قل إن الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم ومعنى الآية الكريمة የተከበረው የቁርአን አንቀጽ ትርጉም ማለት ነው ጽንሰ ሀሳብ من أصابته مصيبة فعلم أنها من قدر الله فصبر واحتسب واستسلم لقضاء الله حد الله قلبه معلف من الال ما أصاب من مصيبة إلا بإذن الله ومن يؤمن بالله يهدي قلبه والله بكل شيء عليم ملون القرآن أنت سيابرارون شو من أصابته مصيبة عند مصيبة تجرين كوصيلة فعلم أوك أنها من قدر الله فالله سبحانه وتعالى بساني مهن أوك فصبر واحتسب تعجس كالله من احتساب على الرجل يعني بتملكة تمام إلى الرسالة تجر بتملكة واستسلم لقضاء الله لا الله بساني اجقرون ستة بصمت عزاج من مالك هذا الله قلبه አላህ ስብሓነሁ ወተዓላ ልቦናውን ይመሯል። ወዐወደሁ ዐማ ፋተሁ ሚነ ዱንያ ወዐወደሁ አላህ ይተካለታል። ዐማ ፋተሁ ያመለጠውን ሚነ ዱንያ ከዱንያ ሁደን ቅናቻን መንገድ ይመስል ፊቀልቢህ በቀልብ ውስጥ ምንም ማስረጽ ቅናቻን መንገድ እንዲይዝ ማድረግ ወየቂነን ሳዲቃ አላህ ስብሓነሁ ወተዓላ እውነተኛ የሆነ የቂን እርግጠኝነትንም አላህ ይወፍቋል። ወቀድ ዩክሊፉ ላሁ ዐለይህ አላህ ስብሓነ ወተዓላ ሊተካለትም ይችላል። ዐለይህ በሱ ላይ ማ ካነ አኸዘ ሚንሁ ከሱ የያዘውን ነገር አላህ ደግሞ ምን ይለታል ይተካለታል። ግልጸዋለ አሁን ምሳሌ ጎሎብህ ነበር አለ የሆነ ነገር ችግር ሲደርስብህ ያን ነገር ሰብር በማድረግ አላህ ስብሓነ ወተዓላ ይተካለታል ማለት ነው። ማ ካነ አኸዘ ሚንሁ አው ኸይረን ሚንሁ ወይም ከሱ ኸይር የሆነን የተሻለን ነገር ጥሩን ነገር ሊተካለት ይችላል ግልጽ ነው አለ ማ ኡሙ ሰለማ ስሟ ማን ነው ሂንድ አይደለ ልብ በሉ ባሏ አቡ ሰለማ ሲሞት ማለት ነው በጣም ባሏን ስለምትወድ ስለነበረ ማንን አቡ ሰለማን በጣም አዘነች ከዛ በኋላ ግን አላህን ስብሓንሁ ወተዓላ ምን እንድትል እንድትማጸን ማን ነገሯት ነቢዩ አለይሂ ሰላቱ ወሰላም ዱዓ አድርጊ ምን የሚለውን አላሁመ አኽሉፍ ሊ አላሁመ እጅቡርኒ ፊ ሙሲበቲ ወአኽሉፍ ኸይረን ሚኑ የሚመስል እንዲህ አይነት ምክሮችን ነቢዩ አለይሂ ሰላቱ ወሰላም ነገሯትና ነገሯትና ያንን ዱዓ አደረገች። ማንን ተካላት? ነቢዩ አለይሂ ሰላቱ ወሰላምን አላህ ተካላት ማለት ነው። ስለዚህ ይህ ነገር አለ ማለት ነው። وقد يخلف الله عليه ما كان أخذ منه أو خيرا منه وهذا في نزول, في نزول المصائب مصيبة بدرس جزينا مالتنا التي هي من قضاء الله የሙሲባ ሰውየው ላይ መድረስ ከአላህ ስብሓን ወተዓላ የሆነ ምንድን ነው ውሳኔ ነው ወቀደሪ ከአላህ ስብሓን ወተዓላ የሆነ ፍርድና ውሳኔ ነው ማለት ነው ላ ደኽለ ሊልዓብዲ ለአንድ ባሪያ ምንም የለው ደኽል ማለት ማለት ነው በዛ ጉዳይ ላይ ሰርጎ ገብነት የለውም። ግልጽ ምንም የለውም። ፊ ኢጃቢሃ ያችን ነገር በማስገኘት ማለት ነው። ያንን ውሳኔ በማስገኘት ምንም ሚና የለውም። ኢጃቢያ ኢላ ሚን ናሕየቲ ከምን አንጻር እንጂ إلا من ناحية ناحية ማለት جانب ማለት ከዚህ ጎን እንጂ አነሁ ተሰበበ ፊ ኑዙሊሃ ቢሂ በሱ ላይ ያ مصيبة እንዲደርስበት እሱ ምን ሆኗል? ሰበብ ሆኗል። ሰበብ ሆኗል። ያ ነገር ያው ይደርስበታል ማለት ነው ሐይሱ ቀሰረ ፊ ሐቅላህ ዐለይህ ለምንድን ነው ባለፈው እንዳየነው ማ አሳበ ሚን ሙሲበትን ኢላ ቢኢድንላህ ወመን ዩእሚን ቢላህ የህዲ ቀልበውን እያብራራ ባለው ሁኔታ ላይ ከላይ ደግሞ ያየውን እንዳትረሱ ما أصاب وما أصابكم من مصيبة فبما كسبت أيديكم። ስለዚህ ሰበብ እኛንን ማለት ነው ሐይሱ ቀሰረ ፊ ሐቅላህ በአላህ ስብሓን ወተዓላ ሐቅ ላይ ያጓደለው ከመኖሩ ቢፊዕሊ አምሪሂ የእሱን ትእዛዝ በመተግበር አው ተርኪ ነህይህ ወይም ክልከላው ምን በማለት ላይ በመተው ላይም ማለት ነው ፈዓለይህ አን ዩእሚነ ቢቀዳኢላህ በእሱ ላይ እንግዲህ ግድ ይላል ማለት ነው በአላህ ስብሓንሁ ወተዓላ ፍርድ ሊያምን ወቀደሪህ ወውሳኔውም ወዩሰሒሃ ኸጣአሁ ስህተቱን ደግሞ ምን ሊል ይገባል ሊያስተካክል ይገባል ስህተቱን አለዚ ኡሲበ ቢሰበቢሂ በሱ ምክንያት ያጋጠመውን የሆነውን ስተቱን ደግሞ ሊያስተካክል ይገባል ይላል طيب وبعض الناس ይላል ከፊል ሰዎች يخطئون خطأ ስህተትን ምን ይላሉ ይሳሳታሉ ፋሒሸን ምን የሆነ ስህተት ነው የሚሳሳቱት መጥፎና አስጠይ የሆነን ማለት ነው እንደማ የሕተጁነ ቢልቀዳኢ ወልቀደር በተሳሳቱት ስተት ላይ ደግሞ ሌላኛው በጣም ከስተት ላይ ደግሞ ስተትን የፈጸሙት አንደኛ መጥፎ ነገር ሰርተዋል፣ ስተትን ፈጽመዋል። ሌላ ደግሞ ስተታቸው ምንድነው? ኢንደማ የሕተጁን ምን ያደርጋሉ? መረጃ አድርገው ያቀርባሉ። ቢልቀዳ አላህ በፈረደውና ወልቀደሪ አላህ በወሰነው ነገር ለምን እንዲያደረግ ሲ አላህ ወስኖብኝ አላህ ፈርዶብኝ ነው ይላል ግልጽ ነው አላህ ቀድሮብኝ ነው ይላል አላ ፊዕልህም ልልመዓሲ ወንጀልን ምን ለማድረግ ለመስራት ወተርኪህም ሊልዋጅባት አላህ በእነሱ ላይ ግድ ያለውን ነገር በመተውም መረጃ አድርገው ያቀርባሉ አላህ ወስኖብኝ ነው ይላል እንዳይመክ በዑመርም ዘመን ተከስቷል ማለት ነው። ለምን እንዲያደረግ ሰረቅ ያ አላህ ወስኖብኝ ነው አለ። እንግዲህ እኛም አላህ ወስኖብን እጅህን ምን እንለዋለን እንቆርጠዋለን በማለት ያው ዑመር ውሳኔውን አስተላለፈ ማለት ነው። ወየቁሉነ ብሎ ይላሉ ሀዛ ሙቀደሩን አለይና ይህ በእኛ ላይ የተወሰነብን ውሳኔ ነው ይላሉ። ወላ የቱቡነ ሚን ذኑብህም ከወንጀላቸው ተውበት ሲያደርጉ አይታዩም። ከማ ቃለ ልሙሽሪኩን ሙሽሪኮች እንዳሉት لو شاء الله ما أشركنا ولا آباؤنا ولا حرمنا ولا حرمنا من شيء ሙሽሪኮች ያቀረቡት ነው እንግዲህ እንዲህ አይነትን ጎዳና ይዞ መጓዝ የሙሽሪኮችን ሱና ሀይ ማድረግ ነው ማለት ነው። ተግባባ ምን አሉ? ለው ሻ አላሁ አላህ እኮ ቢሻ ኖሮ ለው ሻ አላህ አላህ ቢሻ ኖሮ ማአሽረክና ባላጋራን ነበረ። ያው እሱ ሽቶት ነው። አዎና እሱ ሽቶት ነው ያጋራችሁት። የእሱ መሽያማ አለ። ታዲያ ግን ያንን ምን ማድረግ ይችላሉ? ኢስትድላል ማድረግ ይችላሉ እንዴ ለስተታቸው? መን ወጀደ ኸይረን ፈልየሕመድላህ ወመን ወጀደ ገይረ ዛሊክ ፈላ የሉመነ ኢላ ነፍሳ ወላ አባኡና አባቶቻችንን ባላጋሩ ነበረ። በቃ አላህ ሽቶት ነው ይላሉ። ወላ ሐረምና ሚን ሸይ አንዳችንም ነገርን ህርም ባልሆነብን ባልተከለከልን ነበር ከኸይር ነገር ማለት ነው ወላ ሐረምና ሚን ሸይ በማለት ይናገራል وهذا فهم سيء ይህ መጥፎ የሆነ አረዳድ ነው للقضاء والقدر አላህ ለፈረደው ውሳኔ ፍርድና ውሳኔ መጥፎ የሆነ አረዳድ ነው መጥፎ ነገር ሰርተ ስታበቃ በቀጠር ማላከክ ማለት ነው ሊአነሁ ላ يحتج بهما በአላህ በወሰነው ፍርድና ውሳኔ لا يحتج ምን ማለት ነው? መረጃ ተደርጎ አይቀርም። መረጃ ማድረግ አይቻልም። بهما على فعل المعاصي ምንም በመተግበር ወንጀልን በመተግበር والمصائب በሚደርስብ ችግርም ወደ አላህ ማላከክ ማስጠጋት የለም። وإنما يحتج بهما على نزول المصائب وإنما يحتج እነሆ መረጃ አድርገህ ልታቀርብ የምችለው። ቢሂማ በእነሱ በቀዳና በቀደር ላይ አላ ኑዙል ልመሳኢብ ሙሲባው በመድረሱ ላይ ሙሲባው በመድረሱ ላይ እንጂ አንተ በመፈጸም ላይ አይደለም። فالاحتجاج بهما على فعل المعاصي قبيح ወንጀልን ሰርተ ስታበቃ ኢህቲጃጅ ማድረግ መረጃ አድርገህ ማቅረብ በቀደር ላይ ቀቢህ ነው አለ። ቀቢህ ማለት ነው አስጠይም መጥፎ የሆነ ነገር ሊያነው ተርኩ ሊተውባ ሰውየው ምክንያቱም አላህ ወስኖብኛል የሚል ከሆነ ሊያነው ተርኩ ሊተውባ ተውበትን ምን ትላለህ? እንድተው ሰበብ ያደርጋል። እንዲህ ለምን ተውበት አደርጋለሁ? እሱ ወስኖብኝ ነው ትላለህ። ተውባ ለምን አስፈለገ ታዲያ? ወተርኩ ሊልዓመል ሳልሕ መልካም የሆነን ስራ መስራትንም ለመተው ሰበብ ይሆናል። አልማእሙሪ ቢሂማ በእነሱ ላይ የታዘዝከውን ወልእሕቲጃጁ ቢሂማ በእነሱ መረጃ አድርጎ ማቅረብ አለል መሳኢቢ በሙሲባ በደረሰብ ላይ ሐሰኑ ጥሩ ሊሆን ይችላል። ለምን መጥፎ ነገር ሲደርስብ ምን ትላለህ? ቀጠረ ወማሻ ፈዓለ። መጥፎ በመስራት ላይ አይደለም። መጥፎ ነገር አንተ ላይ ሲደርስብህ የሆነ በቤተሰብ ላይም በአንተ ላይም የሆነ ሙሲባ ቢደርስ ቀጠረ ማሻ ወማሻ ፈዓለ ብለህ ታሳልፋለህ። ግን መጥፎ ነገርም ሰርተህ ግን ስታበቃ የሆነ ፈዋይሽ መጥፎ ነገሮችን ራስ እየተገበርክ ግን እንደዛ ማድረግ የለብህም። በዚህ ጊዜ አይደለም ቀደረ አላሁ ማሻ ፈዓለ ነው እንዴ በሎ የተባሉ ነቢዩ አለይሂ ሰላቱ ወሰላም ወደ አላህ ተመለሱ ነው ያሉት አይደል? አላህም ስብሓነሁ ወተዓላ ወደ እሱ ተመለሱ ነው ያለው እንጂ መጥፎ ጸያፍ ነገር ሰርተ ቀደረ አላሁ ማሻ ፈዓለ አትልም። ሰርቀህ وين ሰውን ሰድበህ ወይም አምተህ ስታበቃ ለምን እንዳደረግ ስትባል الله ما شاء فعل አትልም። أستغفر الله وأتوب إليه اللهم اغفر لي لما قدمت وما أخرت وما أسررت بمالك ولا الله أن تملس قلت لي لأنه مكنياتهم يحمل يحمل مكنياتهم مصيبة درسو بجن ودا الله قدر الله ما شاء فعل بله ودا الله ما استقات لأنه يحمل على الصبر من اندل صبر اندتادر في ميقف عفا نجر والاحتساب ከአላህም እንድትተሳሰብ የሚያደርግህ ነገር ከመሆኑ አንጻር ይላል። مفهوم طيب ومن ثمرات الإيمان بالقضاء والقدر الله سبحانه وتعالى بفردونا بوسنو ነገር ማመን ፍሬው ተመራት ማለት ፍሬዎቹ እኛ በቀዷና በቀደር በማመናችን የምናገኘው ፍሬ አለ አንደኛው አነሁ የድፈዕ ልኢንሳን የሰው ልጅን እኮ ይህ ነገር ፑሽ ያደርጓል ይገፋፏል በምን ላይ ኢንሳን ኢለል አመሊ ወደ መስራት መስራት መልካም ስራ እንድትሰራ ወልኢንታጂ ማምረት إنتاج ማለት ማለት ነው አንድ ነገር ማስገኘት والقوة قوة እንዲኖርህም ያደርጋል قوة ማለት ኃይል ውስጣዊ ኃይል والشهامة شهامة من دينوري هذا شهامة مالك عزة النفس عزة النفس نفس بك والني مالك مال عزة النفس والني عندي نور يا فالمجاهد في سبيل الله بالله مثال لي ستاتنوشي فالمجاهد في سبيل الله بالله من قد يتاقل سوال يمضي في جهاده بجهاده قد عليه قتل يمضي مالا قتل في جهاده ወላ የሃቡል መውት ሞትን አይፈራም። ለምንድን ነው የማይፈራው? ሊአነሁ ያዕለም አነል መውተ ላቡደ ሚንሁ አላህ ከወሰነው ሞት የማይቀር መሆንን ያውቃል። ወላሂ ሐቂቀተን ምሳሌያቸው በጣም የሚገርም ነው። ግልጽ ነው። ሁል ጊዜ በቀዷና በቀደር የሚያምን ሰው በቃ ስራ ላይ ቀጣይ ነው። ወኔ ያለው ይቀጥላል። ግልጽ ነው። ምሳሌ ሙጃሂድ አለ። በአላህ መንገድ የሚታገል ሰው ይቀጥላል በጂሃዱ ላይ ለምን መለስ ቀለስ አታይበትም ለምን ያውቃል ሞት የማይቀር መሆኑ አላህ ምን ካለ ከወሰነ ቤትም ብሆን ልሞት እችላለሁ ግልጽ ነው ቤትም ተኝቼ ልሞት እችላለሁ በአላህ መንገድ ስለታ የታገለውላ ይሞታል ማለት አይደለም ዋናው ኢዛ ጃ ላይ ይዋኸር ሞት ከመጣ ወደ ኋላ የሚለው የለም አለ ይላል ሞት ከመጣ ወደ ኋላ ይላል አይልም። በቃ አንጠልጥሎ ይዞ መሄድ ብቻ ላ የምነዑ አይከለክልም ሚን ሚኑ ከሱ ከሞት ሁሱኑን ምሽግ ውስጥ ብገባ አይከለክልም። ወላ ጁኑዱን ጁኑዶች ቢመጡም ለአንተ የሚከላከሉ ወታደሮች ቢመጡም ሞት የሚከለክል የለም። ለምን አላህ ስብሓነ ወተዓላ ብሏል أينما تكونوا يدرككم الموت ولو كنتم في بروج مشيدة بمالة الله سبحانه وتعالى تنقل أينما تكونوا يتمتون يدرككم الموت موت من إلاجة يا قاتما تليتم ولو كنتم في بروج مشيدة ولو كنتم بتون في بروج بروج مالك ترارا نعم مش مالك تمام ترارا وسط بتون مشيدة من يعلم ጠንከር ያለ ግልጽ ነው። ምሽግ ውስጥ ተራራ ውስጥ ብትሆኑ ያው ሞት ያጋጥማቸዋል ማለት ነው። እዛ ውስጥ ዋሻ ውስጥ ገብታችሁ ተራራ ውስጥ ብትገቡ ጠንከር ያለ ምሽግ ውስጥ ከበድ ያለ ምንም የሞት ጽዋን ከመቅመስ ወደ ኋላ አትሉ ይላል። በሌላ የቁርአን አያ ቁል ለው ኩንቱም ፊ ቡዩቲኩም በቤታችሁ ውስጥ ብትሆኑ ይላል ፊ ቡዩቲኩም ለበረደ አለዚ لبرد الذي كتب عليهم القتل إلى مضاجعهم قل لو كنتم في بيوتكم لبرد الذين قل لو كنتم بتونوا في بيوتكم ببيتاتكم لبرد الذين ለበረደ ማለት በይፋ በወጣ ወይም ማገኛቸው ማለት ነው። الذين እነዚያ لبرز ባርዝ مالت عند النجر بيفا ማግኘት በግልጽ ማለት ነው ለበረደ ለዚነ ኩቲበ ዐለይሂም ልቀትሉ ለበረደ በይፋ ባገኛቸው ነበር። አለዚነ እነዚያ ኩቲበ ዐለይሂም ልቀትሉ እንዲሞቱ እንዲገደሉ የተወሰነላቸውን በግልጽ ባገኛቸው ነበረ። ማ ሞት በቃ ተወስኖባቸዋልና ማለት ነው። ኢላ መዳጅዕህም የት ድረስ ይመጣላቸዋል ከፈለገ ጂሃድን ሸሽተው የመጡት መጋደሚያቸው እመተኛቸው ዘንድ ይመጣላቸዋል። ያ የተጻፈላቸው ምን ሞት ጂሃድ ላይ የወጣው ሳይሞት ግልጽ ነው እዚህ ቤት ውስጥ ያለው ሰው ሊሞት ይችላል በተለያየ አደጋ ማለት ነው ግልጽ ነው ያ ከጂሃድ ማለት ነው ሲመለስ ቤተሰቦቹ እንደ አደጋ ደርሶባቸው አለቁ ሲባል ሊሰማ ይችላል ግልጽ ነው አለ ስለዚህ ይህን አይነት አለ ማለት ነው وهكذا حينما يستشعر المجاهد እንደዚህ ነው ሒነማ የስተሽዒሩ ልሙጃሂድ አንድ ሙጃሂድ ይህንን ነገር በውስጡ ሲያሰርጸው ሲስለው يستشعر هذه دفعات القوية በጣም ማለት ነው ጠንከር ያለው የሚገፈችረውን ይህንን ክስተት ሲያይ من الإيمان بالقدر من ያደርገዋል هذه الدفعات القوية من الإيمان بالقدر ግልጽ ነው ይህም የሚገፈችር የሆነ በአላህ ውሳኔ የማመን ሁኔታ ውስጡ ከሰረጸ የምዲ ፊ ጂሃዲሂ ምን ያደርጋል? ሞት የመጽዋ የማይቀር ነው አላህ ከጻፈው የሚለውን ነገር ካወቀ የምዲ ፊ ጂሃዲሂ በጂሃዱ ጉዳይ ላይ ምን ይላል? ይቀጥላል ሐታ የተሐቀቁ ነስሩ ሐታ የተሐቀቁ ነስር ድል እስኪረጋገጥ ድረስ አለል አዕዳኢ በጠላቶች ላይ ወተተወፈረ ልቁወቱ ቁዋ እስኪሟላ ድረስ ቁዋ ማለት ማለት ኃይል አይደል ኃይል እስኪረጋገጥ እስኪሟላ ድረስ ሊልኢስላሚ ወልሙስሊሚን ለሙስሊሞችና ለኢስላም ማለት ነው طيب وكذلك አለ እንደዚሁ አለ كذلك እንደዚሁ وكذلك بالإيمان بالقدر بالله ውሳኔ ማመን ማን ቢልቀደር የተወፈሩ ልኢንታጅ የተወፈር ያሟላል ማለት ነው። የተወፈር ያሟላል ምን አልኢንታጅ የተለያዩ ውጤቶችን ወተራ ተራ ማለት ብዙ ጊዜ በገንዘብ ላይ ተንተረሰ ነው። ብዙ ገንዘብ ምን ይባላል? ተራ ሀብት ማለት ድልብ ሀብት ድልብ በሉት ከፈለጋችሁ ሀብትና ድልብን ውጤት አድርጎ ያስገኝልናል። እንዴት? ልብ በሉ እዚህ ጋር ልብ በሉ ባረከላሁ ፊኩም ሊአነ ልሙእሚን ምክንያቱም አንድ አማኝ ኢዛ ዓሊመ ያወቀ ጊዜና አነናስ የሰው ልጆች ላ የዱሩነሁ ምን እንደማይሉት እንደማይጎዱት ኢላ ቢሸይኢን በአንዳች ነገር እንጂ ቀድ ከተበሁ ላሁ ዓለይህ አላህ በሱ ላይ በጻፈው ነገር እንጂ የሰው ልጆች እንደማይጎዱት ሲያረጋግጥ ወላ የንፈዑነሁ የሰው ልጆቹም ሊጠቅሙት እንደማይችሉ ኢላ ቢሸይኢን ባንዳች ነገር እንጂ ቀድ ከተበሁ ላሁ ለሁ አላህ በሱ ለሱ የጻፈውን እንጂ ምንም ነገር ሊጠቅሙት እንደማይችሉ ሊጎዱትም እንደማይችሉ ያወቀ ጊዜና ፈኢነሁ ላይ የተዋከለ በዚህ ጊዜ የሰው ልጅ ተዋኩል ውስጥ አይገባም። እችን ቃል ከዚህ በፊት አሳልፈናል። የኦመር ንግግር ማለት ነው። ግጽ لم يعتمدوا على أحد ማለት በአንድም ሰው ላይ depend አይሆኑ የሰው ልጅ ሊጠቅመውም ሊጎዳውም እንደማይችል ካወቀ በሰው ልጆች ላይ depend አይሆኑ نحن المتوكلون ሲሉ ምንድን ያላቸው ማለት بل أنتم متأكلون አይደል ያላቸው እ ተአኪሉን በማለት ተናገራቸው ማለት ነው አስታወሳችሁ ስለዚህ እናንተ በሰው ልጆች ላይ depend የምትሆኑ የሰው ልጆችን ምን የምትሉ ገንዘብ ምን ንብረት የምትበሉ እንጂ ሙተወኪሎች አይደላችሁም በማለት ተናገረ ዑመር ተግባባል ስለዚህ አሁንም አንተ በሰው ልጆች ላይ depend አትሆንም ትሰራለህ ስራ አንዳንዱ በቃ እነሱ ይጠቅሙኛል ምናምን ምናምን ይላል አይደል? የሰው ልጅ ሊጠቅም አይችልም የሚለውን ነገር ካወቅ ምን ማድረግ ትጀምራለህ? የራስ ጥረትና ግረት በማድረግ ስራን ትሰራለህ ማለት ነው። እንዲህ አይነት ነገር አይስተዋልብም። በዚህ ጊዜ ደግሞ ምን ታገኝ? ውጤታማ ትሆናለህ። በሰው ልጆች ላይ እኮ የሚደገፍ ችግር ውስጥ ነው የሚገባው። ከይፍ ዳቁልቱም ቁልቱም ምክንያቱም አንተ ከዜሮ መበደር ይችላል መበደር ትችላለህ። ብቻ የሰው ልጅ ማለት ምንም ዜሮ ማለት ነው። አንዱ ምንም ሊጠቅም አይችልም። ተግባባን። አላህ Subhanahu Ta'ala ይጥቀም ስላለ ነው ያ ሰውዬ ራሱ ሊጠቅም የቻለው ማለት ነው። ግልጽ ነው። ሰውየው አይደለም አላህ ይጥቀም ስላለ ብቻ ነው። ግልጽ ነው። ስለዚህ በቀባና በቀባር የሚያምን ሰው እንዲነሳሳ ያደርጓል። ወላ የሃቡል መክሉቂን ፍጡራንን ደግሞ አይፈራም። ፍጡራንን የሚፈራ አይደለም። ወላ ያዕተሚዱ አለይም በእነሱ ላይ የሚደገፍ አይደለም ወኢነማ የተወከሉ አላላህ የሚወከለው በማን ላይ ነው በአላህ ላይ ነው ወየምዲ ፊ ጠሪቅ ልከስቢ በመከሰብ መንገድ ላይ ጉዞን ይጀምራል ወኢዛ ኡሲበ ቢነከሰቲን ቢነከሰ ነከሳ ሲያጋጥመው አማርኛ እንዳይመስላችሁ ወኢዛ ኡሲበ ሙሲባ የደረሰብህ ጊዜና ያው የነካው ጊዜና ነከሳ ማለት ምንድነው? የሆነ የበሽታ መመለስ ግጽማለ የችግር መመለስ የበሽታ መነከ መድረስ ያው ነው። የአንድ ነገር ማለት መጥፎ ገጽታ መመለስ ማለት ነው። እሺ ወለም የተወፈር ለሁ መጥሉቡ የሚፈልገው ነገር ለሱ ካልተሟላለት ፈኢነ ዛሊከ ላ ዩትኒ ይህ ነገር ኋልዮሽ እንዲመለስ አያደርገውም። አምዋሰለትል ጁሁዲ ጥረቱን ከመቀጠል ኋልዮሽ የሚመልሱ አይደለም። የሆነ ነገር እየሞከረ እያለ የሆነ ተመለሰበት። የበሽታ መመለስ ሊሆን ይችላል፣ መጥፎ ነገር አጋጠመው፣ ብቻ ተመልሶ ማለት ነው። ይፈልገውን ነገር ደግሞ አላገኝም። ጁሁዱን ከመቀጠል ኋልዮሽ አይመልሰውም። ለም ዩትኒሂ አይደለም አይመልሰውም ኋልዮሽ አይመልሰውም ያንን መቀጠሉ ማለት ነው ወላ የቅጣዕ ሚንሁ ባበል አመል ለምንድን ነው አላህ የወሰነውን ነገር አይታወቅም እኔ ብሎ አያቆማ ኢንሻአላህ አላህ ደግሞ ምን ለኸይር ነው የሚያጋጥመኝ ነገር ኸይር ነገር ሊሆን ይችላል በማለት ይቀጥላል አጅሁዱ አላህ ለኔ የጻፈው ኸይር ነገር ሊሆን ይችላል ብሎ ይቀጥላል ወላ የቅጣዕ ሚንሁ ባበል አመል አያቋርጥም ጉዞን አይጀምርም በቀዷና በቀደር የሚያምን ሰው ሚንሁ ከሱ አፎን ወላ የቅጣ አያቋርጥም ሚንሁ ከሱ ባበል አመል የምኞትን ማለት ነው በር አይቆርጥም በቀዷና በቀደር የምታምን ከሆነ ምኞትን ታቋርጣለን ኢንሻአላህ አላህ ኸይር ነገር ይሰጠኛል ብለህ ትቀጥላለህ አይቆርጥም ማለት ነው በደንብ ይግባችሁ ከመመኘት አይወገድም ማለት ነው። አልገባችሁ? ከመመኘት ምን አይልም አይወገድም፣ አያቋርጥም። በቃ ምኞትን ማለት ነው። ወላ የቁሉ አይልም ለዋኒ ፋልቱ ከዛ ካነ ከዛ ወከዛ እኔ እኮ ለዋኒ ፋልቱ ከዛ እኔ እኮ እንዲሰርቺ ሰርቼ ኖሮ ካነ ከዛ ወከዛ እንዲ እንዲ ይሆን ነበረ እያለ ይል ወላኪን ነው የቁል ቀደረ አላሁ ማሻ ፈዓለ ይላል ወየምዲ ፊ ጠሪቂ በጉዞ ይቀጥላል ሙተወኪለን አላላህ በአላህ የተመኘ ሆኖ ማለት ነው። መዓ ተስሒሂ ኸጣኢሂ ስተቱን ከማስተካከል ጋር የደረሰብኝ እንግዲህ ራሴ ቢማ ከሰበት አይቴ እኮ ወያዕፉ አን ከሲር ነውና ራሴ መስተካከል አለብኝ በማለት ስተቱን እያረመ እያረመ ወደ አላህ እየተመለሰ ጉዞን ይቀጥላል ማለት ነው። ወሙሐሰበቲሂ ሊነፍሲሂ ነፍሱን መተሳሰብም እንደዛው ወቢሃዛ የቁሙ በዚህ አይነት መልኩ ነው እንግዲህ ሊቆም የሚችለው ኪያኑል ሙጅተማዓ የህብረተሰቡ ሀይአ ሁኔታ ማለት ነው። ኪያን ማለት ሀይአ ማለት ነው። ሁኔታው የሙጅተማ ሁኔታ በዚህ አይነት መልኩ ነው ምን ሊል የሚችለው ሊቆም የሚችለው ወተንተዚሙ መሳሪሑሁ የእሱም ማለት ነው ጥሩ ገጽታ ስርዓት ሊይዝ የሚችለው ከዛ አንጻር ተንተዚም ማለት ማለት ስርዓት ሊይዝ የሚችለው መሳሪሑሁ ማለት ምኑ ጥሩ ገጽታው ለሱ ለሚኖረው ጥሩ ነገር ማለት ነው ወሰደቀ አላሁ አላህ ስብሓን ወተዓላ እውነት አለ ሐይቱ የቁል እንዲህ ባለ ጊዜና አላ ስብሓን ወተዓላ እንግዲህ ተናግሯል ማለት ነው ምን አለ አላህ ወመን የተወከል አላላህ በአላህ ላይ የተመካ ሰው ፈሁወ ሐስቡህ እሱ አላህ በቂው ነው ኢነላህ አላህ እኮ ባሊጉ አምሪሂ ትእዛዙን አድራሽ ነው ቀድ ጃአለ አላህ በቃ እያንዳንዱ አላህ የወሰነውን ነገር የሚያደርሰው እሱ ነው አይደል ነገር ከጥግ የሚያደርሰው አላ ነው ቀድ ጃአለ አላሁ አላህ ስብሓነሁ ወተዓላ በእርግጥ አድርጓል ሊኩል ሸይን ለእያንዳንዱ ነገር ቀድራ ምንን አድርጎለታል ውሳኔን አድርጎለታል ይላል والحمد لله رب العالمين ምስጋና ለአላህ ይገባው እንግዲህ ስለዚች በቀዷና በቀደር ዙሪያ ላይ የሚገባውን ነገር እንግዲህ ብለናል ይላሉ